الحمد لله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه دروسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع باب شروطه وما نهي عنه رقم الحديث 698 698ኛው ሐዲስ ላይ ሐዲሱ ዑርዋ አልባሪቂ የሆነ መነሻችን من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته بسم الله عليكم السلام ورحمة الصلاة والسلام على رسول الله صلى الله عليه وسلم عن عروة وعن عروة البارقي رضي الله تعالى عنه أن النبي صلى الله عليه وسلم أعطاه دينا دين دينارا ليشتري به أضحية أو شاة فأشترى به شاتين فباع فباع إحداهما بدينار فأتاه بشاة ودينار ودينار فدعا له ببركة ببركة في بيعه فكان لو اشترى ترابا لربح فيه رواه الخمسة إلا النسائي إلا النسائي وقد أخرجه البخاري في ضمن حديث ولم يسق لفظه وأورده الترمذي له شاهدا من حديث حكيم بن حزام وعن عروة البارقي رضي الله عنه أن النبي صلى الله عليه وسلم أعطاه دينارا ليشتري به أضحية أو أضحية أو شاتا فاشترى به شاتين فباع إحداهما بدينار فآتاه بشاة ودينار فدعا له بالبركة في بيعه فكان لو اشترى ترابا لربح فيه رواه الخمسة إلا النسائية وقد أخرجه البخاري في ضمن حديث ولم يسك لفظه وأورد الترمذي له شاهدا من حديث حكيم بن حزام آه، وعن عروة الباريكي عروة كتب على صوت تزجب مالتنا رضي الله عنه سراون الله سبحانه وتعالى يولد لتنا أن النبي صلى الله عليه وسلم يا الله ملكتنا أعطاه دينارا ዲናር ያው ሪያል ዶላር እንደምንለው መሻሻጫ መገበያ ዑምላ ነው ኖት ነው ዲናር ሰጡት ሊሽተሪ ቢሂ በዛ በዶላ በዲናር ሊገዛላቸው ኡድህየተ ለኡድሃ የምትታረድ ፍየል ወይም የምትታረድ ሙክት ማለት ነው ተወከለ ወከሉት ሊገዛ ሄደ አውሻተና አለ ማለት ነው ግን የትኛውን ቃል እንተጠቀሙ ኡድህያን ያሩት ወይም ሻት ነው ያሩት ለማለት ለማንኛውም በተሰጠው ዲናር ፈሽተራ ቢሂ በዛ በሳንቲም ገዛ አንድ ፍየል ታዘዘ እሱ ግን ሁለት ገዛ በአንዷ ዲናር ሁለት ፍየል ገዛ ጥሩ ተወካይ ነው ማለት ነው ባለሙያ ነው ነጋዴ ነው ማለት ነው ተባ ኢህዳሁማ መግዛቱ ሳይሆን የሚገርመው ደግሞ ገዛና ሁለት ፍየል አንዷን ሸጣት መልሶ በስንት በአንድ ዲናር የድሮ አባቶቻችን ፍየል ገዝተን ስጋውን በልተን ቆዳውን የፍየል ዋጋ ሸጠዋለን ነበር እንደዛ በሉት ታአታሁ ቢሻቲን ወዲናሪን አንድ ፍየል ይዞ መጣ ትርፉ ወዲናርን የተሰጠው ዲናርም ይዟት መጣ ማለት ነው ሁለት ነበር የገዛው አንዱ ሸጠው አንዱ ፍየል ከነ ዋጋው ይዞ ምን ያህል ትደሰታላችሁ አንድ ሰው የሆነ ዕቃ ግዛ ብላችሁ ብትልኩት የተላከውን ዕቃ ገዝቶ ብሩን ይዞ ከመጣ ደስ ነው የሚለው በጣም فدعا له بالبركه ዱዓ አደረጉለት ነብዩ አለይሂ ሰላቱ ወሰለም ምን ብለው በረካ አለ ያርገው ሽያጭህን ግዢህን እንደው ምን ግዜም በህይወትህ ስሽር ስገዛ በረካ ያድርግህ ከዛ በኋላ የሱ ሸሪካውን መነገር ነው የተመኘው ሁሉ ምክንያቱም ፈካነ ነበረ ለውሽተራ ቢገዛ ቱራብን አፈር ቢገዛ ለረቢሃ ፊህ ያተርፍ ነበር እንታ እንኳን ሸቀጥ ገዝቶ አፈር ገዝቶ የሚያተርፍ ነው ያው የዛን ጊዜ አፈር አይፈልግም በነገራችን አሁን ላይ ግን አፈርም ውድ ሆኗል አላየ የተፈለገው ምንድነው እሱኮ ገለባ ቢገዛ ያተርፋል እንኳን እንኳን እህል ገዝቶ እንደምንለው አባባል ነው እንኳን እህል ገዝቶ ገለባም ገዝቶ ያተርፋል ስለዚህ አፈር ገዝቶ እኮ ያተርፋ ሰውዬ ጎበዝ ነው የንግድ ሙያ አለው ይባል ነበረ በምን ምክንያት በነብዩ አለይሂ ሰላቱ ወሰላም ዱዓ ምክንያት رواه الخمسه الا النسائي አምስቶች ዘግበውታል ነሳይን ጨምሮ ነበር አምስት የሚሆኑት ግን الا النسائي አለ ነሳይ ሲቀር وقد اخرجه البخاري امام البخاري هنا حديث ዘግበውታል ባይሆን في ضمن حديثنا አለ በሌላ ሐዲስ ውስጥ አካተው ነው ያመጡት እንጂ እንደዚህ ብቻውን አይደለም ሌላ ታሪክ የሚያወራ ሐዲስ አላቸው እዛ ላይ ሲያወሩ በውስጡ አካተውታል ሐሳቡን ማለት ነው ወለም የሱቅ ለፍዘሁ እዚህ አሁን የተዘገበውን ቃላት ሙሉ በሙሉ ቁጭ አላደረጉትም ወይም አልዘገቡት ነው ወአውረደ ትርሚዲዩ ኢማሙ ትርሚዲ አምጥተዋል ዘግበዋል ለሁ ለዚህ ሐዲስ ሻሂደን ድጋፍ ከማን ምን ሐዲሲ ሐኪም ኢብኑ ሒዛም ከሐኪም ኢብኑ ሒዛም ሐዲስ ማለት ነው ራል ነው ሳቸው ግን ከሐኪም ኢብኑ ሒዛም የዘገቡ ትርሚዲ ለማንኛውም ሐዲሱ ዙሮ ዙሮ ሰነዱ ሐሰን ነው ጥሩ ነው ማለት ነው ተቀባይነት ነው የሐኪም የዘገቡትን ምን ሐዲስ حاكم بن حزام የተዘገቡን ዘገባ ወቀድ ضعف الحديث الترمذي ራስ ተርሚዚ ضعيف ብለውታል በሐኪም እንደዚሁ خطابي እንደዚሁ ባይሆን ዲጋፍ ስለሆነ ለዛኛው ድጋፍ በመሆኑ ተቀባይነት አግኝቷል ማለት ነው እሺ ከዚህ ሐዲስ አሁን ምን ተረዳችሁ ነብዩ አለይሂ ሰላቱ ወሰለም አንድ ዲናር ሰተሰው ሮሆ ባርቂን ጥቃ ገሰልና ወዱህ ወይም ፍየል ገሰልና አሉት ወስ ሄደ ሁለት ፍየል ገዛ በዛ ዲናር አንዷ ሸጠ አንዷን ይዞ መጣ እዚህ ጋር የምንረዳው ምንድነው አንደኛ ወካላ ይቻላል መወከል የሚቻልበት ቦታ ላይ መወከል ይቻላል የማይቻልበት ቦታ ላይ አይቻልም ሴት ልጅ ሴት ልጅ መዳር አትችልም ቢወክሏትም አትችልም በራሷም ስለማትችል መወከል ማትችልም እዛ ቦታ ላይ መለወጥ ላይ ትችላለች እሷም ሆነች ማንኛውም ሰው መሸጥ መለወጥ ይችላል ወክያለሁ ግዛልኝ ወክያለሁ ሽጥልኝ ወክያለሁ ሚስት ተቀበልልኝ እኔ ወክያ ተቀበልኝ ለኔ ሚስት ላገባ ፈልጋለሁ ግን እዛ ቦታ መገኘት አልቻልኩምና አንተ ተገንተህ አድርግልኝ ቢባል ወይም ደግሞ ልጅን ዳርልኝ ወክያለሁ ይቻላል ከነብዩ ሰለላሁ ዐለይሂ ወሰለም ነብያችን ወከለ ማን የወከሉት ነብያችን የወከሉት ሰው ማን ነው ስሙ ዑርወተል ባሪቂ ለምንድን የወከሉት ፍየል እንዲገዛላቸው ወይም ወዱሃ እንዲገዛላቸው ሌላው يدل الحديث على جواز تصرف الفضولي ልጅ የሆነ ሰው ጓደኛ የሆነ ሰው የሆነ ቃ ገዝቶልም ቢመጣ ይዘጋ አይዘልግም እኔ አንቃል አቅም መኖሩን ዛሬ ሆነ ጥሩ አርፋን አባቴ ይጃልና የሆነ ቃ ቀምሳልና ገዝቼልህ መጣሁ አለኝ ይቻላል ፉዱሊ አዎ ይቻላል ባይሆን እኔ ካጸደኩት ነው ገዝቶት የመጣውን ነገር አዎ ፈልገዋል እንኳን ገዛህልኝ ካልኩት ጸደቀ ገበያ ካላልኩሳ ካላጸደቁት ያው ለራስ ይሆና አሁን ዑሩተ ባሪቂ ገዝተህልኝና የተባለው ገዝቶ መጥቶ ሲያበቃ ደግሞ ሸጠው እዛው ላይ ደግሞ አያችሁ አንዱ ፍየል ሸጠው አሁን ሽጥ ብሎ አላዘዙም ግዛልኝ ነው የተላከው ሰውየው በደንብ ተከታተሉ ሀዲሶችን ግዛልኝ ቢባል ሽጦ መጣ ገዝቶ መጣ አሁን ሽያጩ ማን ግዢ ታዟል ተወክሏል ችግር የለው ሽያጩ ግን ማን አጸደቀው ማን አዘዘው ያው ካጸደቁት በገዛ በሸጥላቸው ይሄ ነገር አይከፋቸውም ቅር አይላቸውም ብሎ አምነው ገዛ ማን ሸጠ እሳቸውም ወረውን ከነገራቸው በኋላ አጸደቁት ልጆቻችን ለምሳሌ ወጣ ብለው ገሰ ይመጣሉ አይተን ጥሩ ከሆነ ዝም እንላቸዋለን ካልሆነ ግን ለምን ገዛ ተሎ መልስ እንላቸዋለን በተለይ ልጆች በጣም በጣም ህፃን ከሆኑ ይዘው ሰው ቢያመጡ ግብይቱ አይጸድቅም ወላጆች እስከሚያጸድቁት ድረስ ነው የሚለው ካጸደቁ ግን ይጸድቃል ነው طيب ሌላው አነ ሽራ الشاة في هذا الحديث ፍየል ግዛልኝ የሚለው ليس تعينا لها او ضحيه فلا تبدلوا ለፍየል ግዛልኝ ለውጥህ ብሎ መልአክ ያቺ ፍየል እንዳትቀየር እንዳትለወጥ ማለት ነው አያስይዝም ያው ፍየሉ ዘንድ መጣ ነው እንጂ ሸጣት ለወጣት አተረፈ ምን አለ ችግር የለም ለአን ሽራ ይራዱ ለኡሙሪን ከሲራ ግዛልኝ ማለት ብዙ ትርጓሜ ያለው ኡዱህያ ናት የሚባለው ይችን ፍየል ለኡዱህያ አርጌታለሁ ሲል ነው አሁን ግዛልኝ ማለት እሳቸው ያሰሙት ኡዱህያ ሊሆን ይችላል ለዘመድ ሊያርዷት ሊሆን ይችላል ሊሰጧት ይችላል ብዙ ትርጓሜ ይሰጣል ግዛልኝ ነው ስለዚህ ነው ሻተን አው ኡዱህያተን አው ሻተን ያለው ለዚህ ነው ኡዱህያተን ብለው ወስረው ይችን ፍየል ለኡዱህያ ግዛልኝ ካሉት ከተገዛች በኋላ አትሸጥም ለምን ኡዱህ ተነይታለች ሊል ነው ግን አውሻት ነው አውሻት ግዛልን ያሉት ያ ከሆነ ለምን እንደሚያወሩ እሳቸው ናቸው የሚያውቁት ሰውየው ግን መሸጥ መለወጥ ይችላል ያችን የገዛት ነገር ማለት ነው ለውዱህ ያተባስ ካልተመደበች ድረስ ይችን ፍየል ለኡዱህ ያለው ነይቻታለሁ ግዛል ቢሆን ኑሮ ግን መሸጥ አይቻል ነበር እያለ ነው ሌላው ዱዓው ለምን አሁን እዚህ ጋር ዱዓ አደረጉለት ምን ስላደረገላቸው ገዝቶ ስለመጣ ደክሞላቸዋል ሁለተኛ አታርፎላቸዋል ጥሩ ስራ የሰራላችሁን ጥሩ ውለታ የዋለላችሁን ሰው ጀዛውን ክፈሉት ዋጋውን ክፈሉት ሌላው ቢቀር ጀዛከላሁ ኸይራ ጀዛኪላሁ ኸይራ አላህ ኸይር ይሻልህ ኸይር መንዳ ኸይር መንዳሽ ብላችሁ ዱዓ አድርጉ ተብሏል لمن صنع للانسان معروفا او نفعه بشيء او اعطاه شيئا ዱዓ ይደረግለታል ዘካ ያመጡ ሰዎችን ወሰሊ عليهم ان صلاتك سكن لهم من الله ዱዓ አድርጉላቸው ብሏል እናንተ ጀባ ምታውቁና ላይ ብቻ ነው መሰለኝ በረከ የምታውቁት ሁሉም ነገር ላይ በረከ ያስፈልጋል ቡና ላይ ብቻ አይደለም ሌላው ان الفرح بحصول الدنيا وزيادتها لا تنافي الاتجاه الى الله سبحانه وتعالى የሆነ ጥቅማ ጥቅም ስናገኝ ትርፍ ስናገኝ መደሰት ወዲ አላህ መመካት ወዲ አላህ መጠጋት ጋር አይጻረርም ማዳማ ان الدنيا ليست هي هم من نالها ዋናው ቁም ነገሩ ብቻ እስካልሆነ ድረሳ አንዳንድ ጥቅም ሲያገኝም ሳቀቢልና ደስ ቢለው ችግር የለውም ነው ግን ተግራላ ሀደፉ አላማው ገንዘብ ብቻ ከሆነ እሱ የተወገዘ ነው ገንዘብ ሲገኝ እዳ ይከፈልበታል ለቤተሰብ ቀለብ ይውላል ለምስኪን ይሰጥበታል ይረዳበታል ደረቀ ሰንጃ ላይ ይገነባበታል ይሄን ይሄን በማሰብ መደሰት በጣም ጥሩ ነው ዱንያ ማግኘታችን ሳይሆን አግኝቼ ለኸይር ላውለው በሚል ታሳቢነት መደሰት ራሱን ችሎ ኢባዳ ነው እንደው ሆዱ መሙላት ብቻ ከሆነ የሚታየው ግን ገንዘብ መግባት ብቻ ከሆነ የሚያስደስተው እሱ የተወገዘ ነው ዋናው ነገር ከሰው ልብለጥ ከሰው ጋር ለምን ይሟል ለምን ይሟል ደክሙ የሚለፉ ሰዎች አሉ እሱ ተወገዘ ነው ሌላው ሐዲሱ ግልጽ ነው في عدم تحديد الربح في البيع والشراء መሸጥ መለወጥ ላይ ትርፍ አልተገደበም ላለመገደቡ ዋና هذا خادع لنظام العرض والطلب في الاسواق እንደ ሁኔታው ነው ትርፍ ሊበዛ ይችላል ሊያንስ ይችላል ማንም አይገድበው ትርፍ የሚገድበው ጊዜውና ገበያው ነው መወሬ መርከሱ طيب ስለዚህ ግዛልኝ ያሉት ወሰደ ገዛ ገዛ አተረፈ ምናለ ትርፉ ይሄን ያክልም በዛ እንስ የሚባል ነገር የለም እዚህ ቦታ ላይ ነው ምክንያቱም የሚገደብ ነገር አይደለም ገበያ ነው የሚገድበው እያለ ነው ቀጥሉ وعن أبي وعن أبي سعيد الخضري رضي الله عنه أن النبي صلى الله عليه وسلم نهى عن شراء ما في بطون الأنعام تضع وعن بيع ما في ضروعها وعن شراء العبد وهو آبق وعن شراء المغانم حتى تقسم وعن شراء الصدقات حتى تقبض وعن ضربة الغائص رواه رواه ابن ماجه والبزار والدار قطني بإسناد ضعيف وعن أبي سعيد الخدري رضي الله عنه أن النبي صلى الله عليه وسلم نهى عن شراء ما في بطون الأنعام حتى تضع وعن بيع ما في دروعها وعن شراء العبد وهو آبق وعن شراء المغانم حتى تقسم وعن شراء الصدقات حتى تقبض وعن ضربة الغائص رواه ابن ماجه والبزار والدار القطني بإسناد ضعيف كأبو سعيد الخدري تزجب رضي الله عنه سراون الله يدري الله سعيد أن النبي صلى الله عليه وسلم የአላህ Subhanahu Wa Ta'ala መልእክተኛ ነሃ ከልክለዋል አንሽራኢ ማ ፊ ቡጡኒል አንዓም እንሰሳዎች ሆድ ውስጥ ያለን ነገር ከመግዛት መግዛቱ ከተከለከለ መሸጡም ክልክል ነው ላማለች በውስጧ በሆዷ ውስጥ ያለውን ወርቅ ሊሆን ይችላል የተረገዘ እንሰሳ ሊሆን ይችላል እሱን ሽጨልሃለሁ ማለት አይቻልም እሱ መግዛት አይቻልም አምዓም ማለት ፍየል ሊሆን ይችላል በግ ሊሆን ይችላል ከብት ሊሆን ይችላል ግመል ሁሉ ማንኛውም አንበል ያው ታር የሚባሉ የቤት እንሰሳ የሚባሉ ማለት እነሱ ሆድ ውስጥ ያለውን ነገር ሽጨልሃለሁ አይቻልም እና ሽራ ማለት ያው መግዛት ቢሆንም መሸጥ ነው ሐታ ተዱአ እስከምትወልዳ ድረስ ወልዳ እስከ ወጣ ከነ ህይወቷ እስካልተገኘ ድረስ መሸጥ አይቻልም መግዛት አይቻልም وعن بيع ما في ضروعها ጋት ታቀላችሁ ጋት ውስጥ ያለው ወተት መግዛትም አይቻልም ጋት ማለት ያው የወተት መጠራቀሚያ የእንሰሳዋ የፍየሏም ሆነ የከብቷ ጡታቸው ማለት ነው ከጡታቸው ጡት ምናት እቺ ጥጃው የሚነክሳት ናት ወደ ላይ ያለው ደግሞ የወተቱ መቆጠሪያ ኪስ ምን ይባላል ድሩ ድር ጋት ማለት ነው ስለዚህ ላማለችኝ ጋት ውስጥ ያለው ወተት ሽጨላለሁ ማለት አይቻልም ለምን ስንት ሊትር ነው የሚያውቀው አለ ስንት ሊትር ይወጣል የሚያውቃለ አይታወቅም ያልታወቀ ነገር መሸጥ ደግሞ ክልክል ነው ወይ ገዥ ይጎዳል ወይ ሻጭ ይጎዳል طيب وعن شراء العبد وهو عابق ታዲያ እንግዲህ ታውቃላችሁ እንዲያው እንደ ሳውዲ አረቢያ ሰራተኛ ማለት ነው የሀበሻ ሰራተኞች እየጠፉ አስቸግረዋል አንድ ሰው ከውጭ ሰራተኛ አምጥቶ ጠለብ ማለት ነው ቤቱ አስገብቷል ነበር ያቺ ሰራተኛ ጠፋች የጠፋችውን ሰራተኛውን ልሽጥልህ ብሎ መሸጥ አይችልም በነገራችን ላይ ያው ራሷ ባትሸጥም አገልግሎቷ ይሸጣል እዛ ሀገር ለሱ ያመጣትን ሰራተኛ ለጓድ ወጪ ሸፍኖለት እሱ 120 ሺህ ፈጅቶባት ከሆነ 15000 ወይ 20000 ተቀብሎ ይሸጣል ለወንድሙ በተዛዋሪ ያው ሽያጭ አለ ማለት ነው እኔ ለፈለኩት አሁን ባሪያውም አገልጋይ ነው አገልጋይ የነበረውን ባሪያ ጠፋበት ሲጠፋበት ይጨላለሁ አለው አይቻልም ያ ባሪያ ይገኝ አይገኝ እ አይታወቅምና ማለት ነው የጠፋቸውን ሰራተኛ ያውናት ብዬ ነው وعن شراء المغانم በተቀደሰ ጦርነት በጂሃድ ላይ የሚዘረፉ ከጥላት የሚዘረፉ ዘረፋዎች አሉ መጋኒም ወይም ገኒማ ይባላሉ። እነሱን ግዛትም አይቻልም ሐታ ተቅሰም እስከምትከፋፈል ወታደር በጦር እያለ የሚዘርፈውን ከጥላት ቀድሞ ሊሸጠው ይችላል ሳይከፋፈል ወታደሩ መግዛት አይቻልም ለምን ሻጩ በወንጀል እየሸጠ ነው ያለው በወንጀል የሚሸጡ ሰው መግዛት ደግሞ መተባበር ነው የሚሆነው አይቻልም የተሰረቀን ዕቃ መሰረቁ እያወቅ መግዛት እንደማንችለው ይሄም እንደዛው ነው طيب وعن شراء الصدقات ሰደቃዎችን መግዛት ሰደቃ ይሸጣል እ ሰደቃዎችን መግዛት አይቻልም እያለ ነው የከብት የፍየል የግመል ዘካ አለ አይደለ እንሰሳ የሚሰጠው በዘካ የሚመጡትን ፍየሎች የሚመጡትን ከብቶች ይጨልሃለሁ አለው ገና ሳይመጡ እኮ ነው መቼም አይቀርም ብሎ ረመዳን ላይ መቼም ሰው ቸር ነው ዘካ መውጣት አይቀርም ብሎ ገና በግምት ሸጠለት መግዛት አይቻልም ሐታ ተቁባዶ ወይም ደግሞ ምስኪን ነው ሰውየው ዘካ የሚሰጠው ሰው ነው እንበል ያ የሚሰጠው ሰው እንደሚሰጠው እርግጠኛ ሆኖ እጁ አልገባም ያ መቼም ነከላይ ሰውኝ ዘንድሮ ሁልጊዜ በየአመቱ ስለሚሰጡኝ ሽጨላለሁ ይላል አይቻልም እጅ ላይ ይግባ መጀመሪያ የሌለው ሰው አይሰጥም ማለት የሌለው ሰው አይሸጥም ማለት ነው እንደዛው وعن ضربه الغائس የአሳ አዳኝ አንድ የባህሩ ላይ የሚወረውረው መረብ ይባላል ካወቃችሁ እንዳለ ሲጥለው ባህሩ ላይ አሳዎች የሚበላገኝ ብለው እዛው ተከሰካሉ ያንን ገመድ አንዴ ሲስበው የሚወጣ እንግዲህ አንድ ፍሬ ሊሆን ይችላል 10 ፍሬ ሊሆን ይችላል 20 ፍሬ ሊሆን ይችላል ለማንኛውም አንዴ ወርውሬ ባህሩ ላይ እምስበውና ማውጣውን አሳ ሽጨልሃለሁ ቢል ይሄም አይቻልም ዶርበቱል ጋስማት ያዳኙ ወይም የአሳ አሳ ምን ነው የሚባለው አማርኛው ጠፋብኝ አሳ አዳኝ ነው የሚባለው ወይስ አሳ አስካሪ አንድ ወሮ የማመጣውን ሽጨልሃለሁ ማለት አይቻልም ባዶን ሊመጣ ይችላል ያቃ ባዶ አጥማጅ طيب ለፈለጋችሁ ቋንቋ ገለጽ እንግዲህ ሐሳቡ ከገባችሁ አንዴ ወሩሬ አጥናሳ ይችላልው አይቻልም በባዶ ሊመጣ ይችላል ብዙ ሊያመጣ ይችላል አይወቅም رواه ابن ماجه والبزار ሁለቱም ዘግበውታል ወዳረቁኒ ዳረቁኒ ዘግበውታል ቢሳ እስናዱ ዞሮ ዞሮ ሐሰን ነው ابن حجر ናቸው ቢሳድም ضعيف ያሉት ግን ሌሎች ሻሪሖቹ በይዑል ገረር የሚል ያለም አለ ማታለል ያለበት ሽያጭ አይበቃም ይላል ይሄ ማለት ነው ያታልላል ነው ማታለል አለበት ነው የጠፋ ባሪያ እ ያልተከፋፈለ ገኒማ መሸጥ ገና በእጁ ያልገባ ሰደቃ ገና ዘካ ይመጣል ብሎ ይላሉ ማለት ይሄ ሁሉ አታላይ ነው ማጭበርበር ወይ ማታለል ነውና ገረር ያለበት ሽያጭ አይበቃም የሚል ሐዲስ ስላለ ሐዲሱ ዞሮ ዞሮ ተጠጋግኗልና ሐሰን ደርሷል ነው የሚለው አቢቅ ኮብላይ ማለት ነው የኮበለለ ወይም የጠፋ ሐሪም መጋኒም ጀምዑ ገኒመት ለአንዷ ገኒማ ለብዙ መጋኒም ይባላል በኃይል በጦርነት ከካሃዲ ከጥላት የሚዘረፍ ገንዘብ ገኒማ ይባላል يسالونك عن الانفال قل الانفال لله والرسول የሚለው ሌላው ضربه الغائس ማለት غائس ጥሬቃሉ ያው ውሃ ውስጥ የሚሰጥ የሚገባ ነገር ነው غائس የሚባለው ያው የሚያድንበት ነገርም አንድ ባህር ውስጥ የሚወረወረው ስለሚሰጥም ለዛ ነው غائس የተባለው ሉል ለማደን ሉልም ይታደላ በነገራችን ጋይ ስንል ግድ አሳረ ብቻ አይደለም እማወጣ አንድ የወሩ የማወጣውን ሉል ሽጨልሃለሁ ወርቅ ሽጨልሃለሁ ሊልም ይችላል የሁሉ አይቻለም ነው ዋናው ግብይት ላይ ክልክል የሚያደርጉ ነገር ሶስት ነው አራት ነው ባለፈው ጠቅሰናል አንዱ غرر ነው ማታለል ሌላው መጨመር ወለድ የምንለው አራጣ የምንለው ሪበል ነሲያ ሪበል ዚያዳ የምንለው ስለዚህ አሁን ይሄ ቀረው ስላለበት ግብይቱ አይቻልም የ Tiens የሚባል ነገር አሁን ብዙ ጊዜ ጥያቄ ይመጣል Tiens የሚባል ነገር ቀረር አለበት ቀረር ስላለበት አይሆንም ነው ለዚህ ነው ምክንያቱም የገባው ሁሉ ሰው አያገኝም ከታች ያለው ሰው 10 8 6 7 እስከ 4 ድረስ የግብይቱ ተጠቃሚ አይሆንም እሱ ደግሞ ሲያመጣ ከታች ያለው አሁንም ቀረር ነው ያሉት ለዚያ ነው ቲያንስ አይቻልም የሚሉ ዑለማዎች فكيف ذلك كيف ذلك يا ዑለማዎች ያው ዝም ብሎ ይነግሩበታል ይጋጠሉ وعن ابي مسعود رضي الله عنه قال قال رسول الله صلى الله عليه وسلم لا تشتروا السمك في الماء فإنه ضرر رواه أحمد وأشار إلى أن الصواب وقفه وعن ابن مسعود رضي الله عنه أبو مسعود صحابي صحابينا ابن مسعود قال قال رسول الله صلى الله عليه وسلم لا تشتروا السمك في الماء فإنه غرر رواه أحمد وأشار إلى أن الصواب وقفه ምንድነው قال رسول الله يا الله አሉ አቢ ካላችሁም ግልጽ ችግር የለውም መለየት ያስፈልጋል ወደ ዋናው ክታብ ሲገባ የሚገኘው እንግሊዝ ጋር ማወቅ አይቻልም አቡ መስዑድ የሚባለው አለ አቡ መስዑድ የሚባለው ማን ጋር አቡ መስዑድ ነው ላ ተሽተሩ ሰመከ አሳን አትግዙ አሉ ፊልማኢ ውሃ ውስጥ ያለን አሳ አትግዙ ወንዙ ዋዝው አሳ ሽጨላል ቢላችሁ አትስማሙ በዚህ ዋጋ ላይ መግዛት አይቻልም ለምን فانه غرر ማታለል ስላለበት ማታለል ካለበት ደግሞ እና ነብዩ ሰለላሁ ዐለይሂ ወሰለም አንበ ገረር ብለናል እውቀቱ የተደበቀ የተሰወረ ሆነ ማለት ነው ያልታወቀ ወይም የጠፋ የሌለ ወይም ማግኘቱ የማይቻል ካቅም ውጭ ሆነ የሁሉ ገረር ይባላል لا يجوز بيع الغرر አሁን እዛ አሳለፍነው ሐዲስ ላይ ቀድሙ ላይም የተከለከሉ ሁሉ በአጠቃላይ ስናያቸው ብዙ ገረር ስለሆኑ ነው ማታለል ስላለባቸው ነው ማታለል ያለበት ነገር ሁሉ ከለከሉ ነው አንደኛ ማንነታቸው ምንነታቸው አለመታወቁ ሊሆን ይችላል ማታለል የሚለው ገረር የሚለው ሁለተኛ በውስ ለማድረግ የጠፋ ባሪያ ለምሳሌ ምን እናደርጋለን ወይ ደግሞ እጃችን ላይ የሌለ ስንዋዋል ገና ያልመጣን ዘካ ገና ወጥቶ ተቀብዬ እሸጣለሁ ብሎ መስማማት ማለት ነው ሌላው በእንሰሳዋ ሆድ ውስጥ ያለውን ሽል ነገር መሸጥም አይቻልም ማለት ይሄም መጅሁል ነው ያ የሚሻሻሉት ነገር ከሆድ ሊወጣ ይችላል ላይወጣ ይችላል ዘው ሊቀር ይችላል አይታወቅም እጋት ውስጥ ያለው ወተትም እንደዛ ነው መጠኑ ምኑ አይታወቅም ሊወጣም ላይወጣም ይችላል መውጣው ሳይረጋገጥ መዛት የለብንም ነው አላየሃል እነዚህ ያሳለፍናቸው ክልክል ግብይቶች በአጠቃላይ ገረር ስላለባቸው ነው ውሃ ውስጥ ያለን አሳ አትግዙ ብለዋል ባህር ውስጥ ማለት ነው የሆነ ትሬ ምን እንደባለ ገንዳ ለቤታችን የታወቀ ገንዳ አለ። እዛ ላይ ውሃ እንሞላዋለን እዛ ላይ አሳ እናሳድጋለን እናረባለን እንበል እዚህ ገንዳ ውስጥ ያሉ አሳዎች ሽጨናሉ ቢለውሳ ይቻላል ለምን ገንዳው የተገደበ ነው ያሉት አሳዎችም ይታወቃሉ በደም ኩልል ብሎ ይታያሉ ይሄ ይቻላል ልክ በጅ እንዲያዘው ይቆጠራልና ገና ግን ሄዶ ውቅያኖስ ውስጥ ያለውን አሳ ሽጭላለሁ ማለት አይቻልም ላይገኝ ይችላል ምን ያክል ነው አይታወቅም እንደዛ ከሆነ አይቻልም እንላለን እና አንደምገዱ ፉቀሃ በቁጥጥር የሆነ ውሃና ውስጥ ነገሮች የሚያቃቸው ከሆነ ይቻላል ምንበት ጊዜ አላነን ጊዜ كاتلو وعن ابن عباس رضي الله عنهما قال قال نهى رسول الله صلى الله عليه وسلم أن تباع, تباع الثمر حتى تطعم ولا يباع صوف على بحر ولا لبن في ضرع رواه أرباني أبراني في الأوسط والدار قطني وأخرجه أبو داود في المراسل لإكرامه وهو الراج وهو الراجه وأخرجه أيضا أوفا على ابن عباس بإسناد قوي وجهه البيح البيق البيحقي وعن ابن عباس رضي الله عنهما قال نهى رسول الله صلى الله عليه وسلم أن تباع ثمرات حتى تطعم ولا يباع صوف على ظهر ولا لبن في ضرع رواه الطبراني في الأوسط والدار قطني وأخرجه أبو داود في المراسيل لعكرمة وهو الراجح وأخرجه أيضا موقوفا على ابن عباس بإسناد قوي ورجحه ورجحه البيهقي وعن ابن عباس كابن عباس ذكره የሳቸውን ያባታቸውን ስራ አላህ ወደላቸው እና ኢብኑ አባስ ምናሉ ቃል ረሱላህ አለ መልእክተኛ ከልክለዋል ምንም አንቱ ባዓሰመራቱን ማንኛውም ፍሬ ከመሸጥ ሐታ ተጥዒመ ማለት ለመበላት እስከምትደርስ እስካልበሰለች ድረስ ለማለት ነው ሐታ ተጥዒመ ማለት ከበሰለች በኋላማ ለመበላት ድረስ አለ ይቻላል ሳይበስል ከሸጠው ውርጭ ሊመታው ይችላል ሊደርቅ ይችላል ሊበላሽ ይችላል ከሰረ ሰውየው ማለት ያው መጅሁል ሆነ ማለት حتى تطعم ማለት حتى يبدو صلاحها መድረሷና መብሰሏ እስከሚረጋገጥ እንደማለት ولا يباع صوف ሱፍ አይሸጥም ማለት ሱፍ ከምንድን ነው የሚሰራው ሱፍ ሲባል ሁለት አይነት ሱፍ ነው የልብሱን ሱፍ ነው አሁን ሱፍ የምንለው ይሄ ፍራፍሬውን ገብስ የመሰለው እንዳይመስላችሁ ሱፍ አይሸጥም አላ ዘህሪን ጀርባ ላይ ያለ ከምንድን ነው የሚሰራው የሱ የልብስ ሱፍ ከጸጉር ከበግ ይለኛል ከበጉ ጸጉር እንበላ ከበጉ ሳይሆን ከበጉ ጸጉር طيب የፍየል ሊሆን ይችላል የበግ ሊሆን ይችላል ብቻ ከእንስሳዎች ጸጉር ነው የሚሰራው ሱፍ የሚባል ነገር ከላይ ከፈከፍና ፍየሏ በህይወት እያለች ተከፍክፎ ወይም በጓ ተወስዶ ተመዝኖ ይሸጣል በፍየሏ ወይ በጓ ላይ እያለ ዘው ይጨላሉ የዚችን ፍየል ሱፍ ይጨላሉ አይባልም ምን ያህል መጠኑ አይታወቅም ኋላም ያጨቃጭቃል ዝቅ ብለህ ጨድ ከፍና አጭር ይከራከራል ኋላ አስቸጋሪ ነው ስለዚህ ተጋፎ ወጥቶ ካልሆነ በስተቀር አላዘህሪማት እንሰሳው ጀርባ ላይ ያለ መሸጥ አይቻልም አሁንም ምንነቱ መጠኑ አይታወቅምና ተገረው ስላለበት ወላ ለበኑ ፍዶራ ያሳለፈ ሐዲስ ነው ወተትም ዶራ ውስጥ አይሸጥም ጋስ ውስጥ رواه الطبراني وطبراني የሚባል ዘጋቢ ናቸው ሳቸው ዘግበውታል ፊል አውሰጥ ይማት አውሰጥ የሚባል ክታባቸው ላይ ማለት አስገር አውሰጥ አክበር የሚባል ክታባላችሁ ጣገም ዕቃ ታውቃላችሁ አንዷ ዝቅ አንዷ መካከለኛ አንዷ ከፍ የሚሉ ዕቃዎች አሉ በአንድ የሚሸጡ ልክ ይሄም ክታባቸው ዝቅተኛው መካከለኛው ከፍተኛው መጠሩ ከፍ ዝቅ ያለ ክታብ ስለወጡ አንዱን አውሰጥ አሉት አንዱን አስበራው በጣም ታናሽ ማለት ነው ሰፋ የጻፉትን ኪታብ ትልቅ አሉት ማለት አክብራው ስለዚህ አሁን የትኛው ኪታባቸው ላይ እንዳትል ፍላውሰጥ አውሰጥ የሚባለው ላይ ወዳረቁትኒዩ ዳረቁትኒም ዘግበውታል واخرجه ابو داود ابو داود ዘግበውታል ሐዲስ አውጥተውታል اخرجهنا اخبره ወይም ደግሞ خرجه ተዘግበውታል ማለት ነው ፊል መራሲሊ መራሲል የሚባል ኪታባቸው ላይ መራሲማ ሙርሰላት ታቢዒዩ ሰው ነብያችን አሉ ካወራ ሐርስ ሙርሰል ነው መሐከለ የነገረውን ሷሃባ ሳይናገር ታቢዒዩ ማለት ነብዩን ያላገኘ ሰውዬ ነው ነብያችን አሉ ካለሱ ከነብያችን እንዲያልሰማ እናውቃለን መሐከለ የነገረው ሰው አለ ሷሃቢ ማን ነው አልተነገ አልተገለጸም ስለዚህ ታቢዒም ሊሆን ስለሚችል የነገረው ሰው ታቢዒ ከሆነ ضعيف ሳይሆን መጠራት አለበት ሷሃቢ መሆኑ ከተረጋገጠ ሷሃቦች ሁሉም ታማኝ ናቸው ችግር አልነበረው አላያ ሙርሰል ይባላል ለማን ነው ሙርሰል መራሲል ባይሆን ለኢክሪመተ የኢብኑ አባስ ሳይሆን የኢክሪማ ሙርሰል አድርጎ ዘግቦታል ወሆ ራጅሁ ትክክለኛውም ዘገባ ሙርሰል የኢክሪማ መሆኑ ነው واخرجه ايضا በድጋሚ ዘግቦታል አውጥቶታል መውቁፈን መውቁፍ አድርጎ على ابن عباس ابن عباس ابن عباس አባባል ወይም ተግባር አድርጎ باسناد قوي ጠንከር ባለ ሰነድ ወይም ዘገባ ورجحه البيهقي بيهقيም ابن عباس ላይ موقوف መሆኑን አብልጠዋል አርፍተዋል ዘገባው ላይ ነው የሚለው ለማንኛውም ይሄ ሐዲስ ህግና ደንብ ስላለ ብዙ ከብዳቸው ይችላል ሐዲሱ ሙርሰል ሐዲሱ መውቁፍ ሐዲሱ አዚዝ ሐዲሱ መሽሁር ነው ራሱ ይችላል አንድ ክታብ አንድ ሙያ ነው ዋናው ቁም ነገራችን እሽያጭ ላይ ምንነቱ መጠኑ ያልታወቀ አጨቃጫቂ አከራካሪ ያትርፍ ያክስብ የማይታወቅ ደግሞ እለት ለመብራት ያልደረሰ ነገር ገሰረው ጨርቃውን ነገር ሊባል ስለሚችል ኪሳራ ስለሚያመጣ ይሄ ክልክል መሆኑን እናሳየ አጨቃጫቂ ነገር እንደዚሁ طيب እነዚህን ህጎች አውቀን መራቅና መጠንቀቅ እንዳለብን እንዳንሻሻጥ እንዳንጋዛ ማለት ነው አንድ ሐዲስ ቀጥሉና እንጨርስ وعن أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم نهى عن بيع المضامين والملاقي رواه البزار وفي إسناده ضعف طيب وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم نهى عن بيع المضامين والملاقيح رواه البزار وفي إسناده ضعف طيب وعن أبي هريرة روي عن أبي هريرة ما كساشة تزقوان من قالوا ان النبي صلى الله عليه وسلم يا الله ملكتنيا نها كلكلوال عن بيع المضامين والملاقح مضامين ማለት سبر بند እንደማለት نو በኮርማው ጀርባ ውስጥ ያለውን ፈሳሽ መሸጥ ማለት ነው ወልመላቂህ ሴቷ ላይ ያለው የወንድና የሴት የሚባል ወንድና ሴት የሚባል ነገር አለ አይደል የመላእክት የሴቷ ነው ገመሏ ሴቷ ገመል ሆር እንትን ጀርባ ውስጥ ያለው እ ማሻሳቢል ፉሁል መሙዳሚን ማለት ደግሞ ኮርማው ላይ ዙሮ ዙሮ የወንድና የሴት ፈሳሽ እንደማለት ነው ይሄንን መሸጥ አይቻልም ስበር የዚህን ግመል ስፐር ሽጨልሃል ለምሳሌ የዚችን ሴት ግመል ያው ስፐርማሽ ይችላል ማለት አይቻልም ነው ምን ያክል ነው እንደገናስ ለምን ይውላል ያው አይቻልም ያው ይገርገሉበት ራሱ ኮርማን በመስጠት ግመሎች ካሉት እንዲያሰሩ መፍቀድና ማስጠት እንጂ በብቻ መሸጥ አይቻልም እያለን ነው ከዚህ ሐዲስ የምንወስደው ቁም ነገር ካሁን ሐርስና ከቀደሙ ማለት ነው ፍራፍሬን ነገር እስካልበሰለ ድረስ መሸጥ አይቻልም ተምረም ይሁን ወይንም ይሁን تين የሚባለው ነገር ማንኛውም ይሁን ማኑ ነው ለመበላት እስካልደረሰ ድረስ አይቻልም ምክንያቱም ከሰማይ ነገር ውርጭ ነገር መጥቶ ሊያጠፋው መብረቅ ነገር መጥቶ ሊያጠፋው ዝናብ በሱቁ በረዶ መጥቶ ሊያጠፋው ይችላል ሌላው ሱፍን መሸጥ አይቻልም ብለናል በፍየሉ ጀርባ ላይ ወይ በበጉ ጀርባ ላይ ያለ አሁንም መጅሁል ስለሆነ ምን ያክል ምን የሚወገ ስለማይታወቅ ሌላው መላእክትና መዷሚን አሁን እኛው ሐዲስ ላይ ያየነው المضامن ما في اصلاب الفحول والملاقه ما في بطون الامهات ያለን ነገር መሸጥ ማለት ነው ይሄ አይቻልም ومن انواع الغرر بيع الملاقه والمضامن فكل بيع غرر فكل بيع غرر فهو من الميسر ያው እንደ ቁማር ነው የሚወሰደውና ቁማር እንደማይቻል ማታለል ያለበት ነገርም መሸጥ መለወጥ አይቻልም የወተቱም ጋት ውስጥ ያለው ነገር ያው ነው ማታለል ያለበት በጥቅሉ ማንኛውም ስማቸው የተጠቀሱ ግብይቶች የሚሆኑ አይሆንም አዲስ የሚፈጠሩ ግብይቶች ሊሆኑ ይችላል ማጭበርበር ማታለል መጠኑ አለመታወቅ በእኛ ቁጥጥር ውስጥ አለመሆን ልናገኘው ላናገኘው የሚቻል ነገር መሆን ምናምን ነገር ሽያጩን ወይም ግዡን ክልክል ያደርጉታል ነው ምንለው وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم من أقال مسلما بيعته أقال الله عثرته رواه أبو داود وابن ماجه وصححه ابن, حب ابن حبان والحاكم طيب يعني كلام بخارة ما تومي وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم من اقال مسلما بيعته اقال الله عثرته من اقال ያው የተጸጸተና የነደመን ሰው ኒዳማውን ጸጸቱን የተቀበለ ማለት ነው ገበያ ሸጥንለት አንድ ሰው ገዛና ሄደ ኋላ እንደው ራስ እያከከ ሽያጩ ያልጸዳው ያላማረው ደስ ያላለው ማለት ሆኖ ማለት ነው ያን ጊዜ አየነውና በቃ አንተ መልሶ ችግር የለም ብሎ መመለስ አቃለ ይባላል ኒዳማውን ጸጸቱን የተቀበለው ቅሬታውን ተቀብሎ ግብይቱን ያፈረሰ ሰው ማለት ነው ሙስሊማን ከአንድ ሙስሊም ላይ በያተው ሽያጩ ላይ ቅሬታውን ያነሳ አቃለ الله አስረተሁ አላህ Subhanahu Wa Ta'ala የዛን ሰው ይቅርታ ያደረገውና አፍሮ ያፈረሰለትን ማለት ነው የሱን ኃጢያቱ ወንጀሉን ይቅር ይለዋል ማለት ነው አስረተሁ እንትን እንዲልጫ ማለት ነው እንዲልጫ ተቀለሽ ሲያድጠን ምርቀን አይደለ ወንጀልም እንዲልጫ ይባላል ሲያድጠት ነው የምላስ ወለምታ ምንድን የለም ተብሎ የለ የምላስ ወለምታ የሚያመጣው ወንጀል አስራ ይባላል ዞሮ ዞሮ ወንጀል ማለት ነው ተረጋ ተፈለገው አንድ ሰው ግብይት ላይ ገብ ተገበያይቶ ቀረ ብሎት ገበያውን ለማፍረስ ሲመጣ እሺ ችግር ለማፍረስ ብሎ ሐሳቡን የተቀበለን ሰው ነገ በአኺራ አላህ ሲቀርብ የሰራውን ወንጀል ይቅርብ ይያለው ይለዋል አላህ ማለት ነው رواه ابو داود وابن ماجه وصححه ابن حبان والحاكم حارس صحيح ነው ከሐሪሱ ምን ወስዶ ነገር ቢኖር የተሻሻጥ ነው ግብይት አንዱ ሰው ቅሬታ ካነሳ እንደው ቢቀርብ ቢባል ገዛ እንደተሳስቸ ነው እንጂ እንደው አዲጦ እንጂ ገዛው ይላልኩ ነው እንዴ እንግዲህ ሳለ እኔም ያዳጠኝ የሚያድጠኝ ወንጀል አለ ያንሳልኝ እንካ አፍርሻለሁ ማለት ተደጋፊ ነው አንደን ሰው ገሳ ገሳ ዞር በል ይላሉ አይቻም ዘማ ጥሩ አይደለም ግን ሙስተሐብ ነው ገሶ ከሄደ በኋላ ኺያር ምርጫ ሳይሰጠው ከሆነ የወሰደው አይብ እስካላገኘበት ድረስ ነውር እስካላገኘበት ድረስ የመመለስ ግዴታ የለበትም ነው ሰውዬ ነገር ግን ቅር እንዳለው አውቆ ዝም ብሎ ያፈርስለት ተወዳጅ ይሆናል ለምን ምን አቃለ ሙስሊማን ያዝ ይሄን ያደረገ ሰው እንደዚህ አለው ማለት ያው ጥሩ ነው ለማለት ነው እንጂ ዋጅብ ግዴታ አለበት ማለት አይደለም ኢቃራ ማፍረስ ያለምንም ሸርጥ ሲሻሻጡ ያልተቀመጠን ሸርጥ ማፍረስ ይቻላል ነው ለምን ግብይት ማፍረስ ነውና እቃውን ከተረከበ በኋላ ሊሆን ይችላል ሳይረከብ ሊሆን ይችላል ገና ክፍል እንዲያደረገ እጁን ብሩን እጁ ሰው እጅ ላይ እንዲያስገባ እቃውን ሳይረከበው ቅር ሲለው አየው እንካ ብሎ መለሰለት خلاص ባይሆን አንዳንድ ሰዎች ደግሞ ብልጦች ምን ያደርጋሉ ገበያ ሲያፈርሱ ዋጋ ያስጨምራሉ መቶ ብር የሸጠውን እቃ እባክህ አፍርስልኝ ሲለው አስቡ ትከስራለህ ይላል ዘጠና ገዛ ይሄ ይቻላል لا تصح الإقالة بزيادة على الثمن المعقود به ዋጋ ጨምሮም ሆነ ቀንሶ ወይም በሌላ ነገር ቀይሮ አይቻልም ነው በቨርጂንሲ ኢቃላ አይቻልም ኢቃላ ማለት ያንን ግብይት ማፍረስ ማለት ነው ባለበት በነበረበት ሳይጨምሩ ሳይቀንሱ ما حصل في البيع من كسب او نماء منفصل فهو للمشتري لحديث الخراج بالضمان ሌላው ደግሞ አንድ ግብይት ከተገበያየን በኋላ ያ የገዛነው ዕቃ እጃችን ላይ ሊያተርፍ ይችላል طيب ያ እጃችን ከገባ በኋላ የመጣው ትርፍ ላም ከሆነ ልትወልድ ትችላለህ ማለት ለምሳሌ የሙሽተሪ ነው የሚሆነው ለምን አልخراج ቢዶባን ተብሏልና ነው ብሎ ተቀል ጠቅለል መልኩ እናንተ ሀብስነት ንዝህ እንደ ያስቀድመው አላቅም ባቡል ኺያር ላይ መምጣት ጥሩ ነው ምርጫ ላይ ከምርጫ መካከል በምርጫ ማፍረስ ይቻላል ለማለት ነው ሐዲስ ነው ያመጣው ያው ብቻ ችግር የለም ሐሳብ ከተረዳችሁት صلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله